قُلْ إِنَّ አልሐምዱሊላህ ረብል ዓለሚን ወሰላት ወሰላም ዐላ ረሱሊላህ። ኪታቡ ትንሽ ማለቅ ስላለበት ገፋ ገፋ እናደርገዋለን። እሺ፣ ለዛ ነው ያኛው ትንሽ ነው የቀረው፣ እሱን እንጨርሰዋለን። ጥያቄ አላችሁ? አልስትህዛእ ቢሸይኢን ፊሂ ዚክሩላህ አልስትህዛእ መቀለድ ይላል። መቀለድ ማሾፍ፣ ማላገድ في شيء باندش نجر فيه ذكر الله يا الله نوسع باللبس نجر لي نكلت ما شوفي لا يجب على المسلم باند مسلم لي قد لا احترام كتاب الله يا الله سبحانه وتعالى كتاب مكبر وسنة رسوله يا نبي عليه الصلاة والسلام سنة وعلماء المسلمين يا مسلم علماء مكبر وأن يعرف حكم من استهزأ بشيء ፊህ ዚክሩላህ አው አልቁርአን አው ረሱል በአላህና በመልእክተኛው የአላህ ስብሐነ ወተዓላ መወሳት ያለበትን ቁርአን የተወሳበትን በመልእክት የተወሱበት ላይ ማሾፍ ያለውን ሁክም ሊያውቅ ይገባል። ሊየኩነ አልሙስሊም አላ ሐዘሪ ሚን ዛሊክ ማወቁ ለምን አስፈለገ ከተባለ ሁሉም ሙስሊም በዚህ ላይ ጥንቃቄ ይዞ እንዲጓዝ። በአሁኑ ሰዓት ሰው ይቀልዳላ፣ ያሾፋል። በዲንም እየቀለደ ያለ ስንት ነው ያለው? ግልጽ ነው። በዲንም የሚያሾፍ የሚቀልድ አለ። ይሄ ቀልዱ የት እንደሚወስደው አዎ ማወቅ መቻል አለበት። ካፍሮች አው በእምነታቸው ሲቀልዱ ታይቷል። ቀልዶች ላይ ራሱ በተለያየ ግልጽ ነው አ በተለያየ በመላእክቶች ይቀልዳሉ። ሙስሊሞችም ያንን እየተከተሉ ያሉ አሉ። فإن من استهزأ የቀለደ بذكر الله በአላህ መወሳት ላይ በቁርአን ማለት ነው بذكر الله በአላህ መወሳት أو بالقرآن ወይም በቁርአን أو بالرسول أو بشيء ወይም በአንዳች ነገር ሚነሱና ሱና በሐዲስ ላይ መቀለድ فقد كفر بالله عز وجل በአላህ ላይ ክዷል። በቃ ለቀልድ ነው የሚባል ለቀልድ የሚባል ቀልድ በሌላ በዱንያ ነገር ቀልድ፣ በዲን ላይ ቀልድ የለም። ግልጽ በአላህ ላይ መቀለድ የለም። لاستخفافه بالربوبية لاستخفافه لاستخفافه ምን ከማለቱ የተነሳ ነው ማቅለል ግልጽ ነው አቀለለ ማለት ነው بالربوبية በአላህ ጌትነት ላይ والرسالة በአላህ ስብሓነ ወተዓላ መልእክተኛ መላክ ላይ وذلك ይህ ደግሞ مناف للتوحيد ተውሒድን የሚጻረር ነው وكفر እንዲሁም ኩፍር ነው بإجماع أهل የኢስላም ሊቃውንቶች አሊሞች አንዱ በሆኑበት አቋም በዲን ላይ መቀለድ ኩፍር ነው ብሏል ግልጽ ነው። እንግዲህ በ TV screen ሻሻ ላይ የሚታይ ታላቁ ዳኢ አይደል ቅርኒ ነው አ ቁርአንን ቀርቶ ማለት ነው። ለምን ሙሐመድ ዒሪፍ አፍዋን ሙሐመድ ዒሪፍ የሚባል ዳኢ አለ። ልክ እንደ ቁርአን ምን ብሎ አንብቦ ማለት ነው የሆነን ዝም ብሎ ታሪክን ከዛ በኋላ ልክ እንደ ቁርአን ነው ያነበበው። ሀዚህ ሱረቱ ቱፋህ ሱረቱ ቱፋህ ትባላለች አለ ከዛ ፈውዛን ተጠይቀው ምንድን ያሉት ግልጽ ነው ይሄ ኩፍር ነው ላዚም እየቱበ ኢለላህ እሱ ሰውን ለማስታቅ እዛ መድረክ ላይ ያለው ሁላ ጁሃል ምን አለ ሳቀ ሁሉም ሳቀ በቃ አዝናናቸው ምክንያቱም እንደ ቁርአን ነው የቀረው ግልጽ ነው እንደ ቁርአን አነበብን ሀዲሂ ሱረቱ ቱፋል ከዛ ወደ አላህ ካልተመን ኩፍር ነው ይበቅ ፈየቱብ ኢለላህ ግልጽ ነው ታላላቅ ለሞች እንዲህ ነው የዚህ ኪታብ ሙአሊፍ ናቸው ኩፍር ነው ብሎ ያሉት ግልጽ ነው እሱ ግን ዳኢ ነው ተብሎ ወለው ካነ ዳኢ ግልጽ ነው ዳኢ ቢሆን ምናምን የሚባል የለም በዲሌ መቀለድ የለም የሀገራችንም እንግዲህ ሌሎች ዱዓቶችም እንዲህ እንቀልዳለን ካሉ ሁክሙ ሁክም ነው ዳኢ ነው ኡስታዝ ነው አሊ ነው የሚባል የለም ቃል አላሁ ተዓላ አላህ ስብሓንሁ ወተዓላ ብሏል ወለኢን ሰአልተሁም ለየቁሉና إنما كنا نخوض ونلعب قل أب الله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم من على الله ولئن سألتهم እነዛ መናፍቃኖችን እኮ ብትጠይቃቸው ለየቁሉነ ብለው ይላሉ ኢነማ ኩና እኛ እኮ የነበርነው ነኹዱ ስንቀልድ ነው ወነልዓቡ ስንጫወት ነው ይላሉ ቁል ብለህ በል ያ ሙሐመድ ጠይቃቸው አቢላህ በአላህ ነው እንዴ ወአያቲሂ በሱም አንቀጽ ነው እንዴ ወረሱሊሂ በመልእክተኛውም ነው እንዴ ኩንቱም ተስተህዚኡን ስታላግጡ ስቀልዱ የነበረው ላ ተዕተዚሩ ኡዝራ አታቀርቡ ቀድ ከፈርቱም ባዕደ ኢማኒኩም ከኢማን በኋላ ክዳችኋል ግልጽ ነው ክዳችኋል አለ ወቀድ ጃአ በያኑ ሰበብ ኑዙል ሃዝ ሀተይኒል አየተይን እነዚህ ሁለት አንቀጾች የመውረዳቸው ሰበብ እኮ ተጠቅሷል መጥቷል። አልከሪመተይኒ የተከበሩት ሁለቱ አንቀጾች ከላይ ያነበብናቸው አነሁማ ሐሰለ ሚነል ሙናፊቂን የወረደበት ምክንያት በሙናፊቆች ሰበብ በተከሰተው ክስተት ነው። ፊ ባዕድል ገዘዋት በከፊል ጦርነት ላይ ገዝወቱ ተቡክ ነው። ሚን ሱኽሪየቲ ቢረሱል ሰለላሁ ዐለይሂ ወሰለም ወአስሓቢህ በነቢዩና በባልደረቦቻቸው በሰሃቦች ላይ ስለቀለዱ ነው። ምን ብለው ቀለዱ? አብረን እንየው ፈቀድ ረዋ ኢብኑ ጀሪር ወገይሪሂ ኢብኑ ጀሪር ዘግቦታል ሌሎችም አን ኢብኒ ዑመር ከኢብኒ ዑመር ተዘግቧል ومحمد بن كعب كمحمد بن كعب وزيد بن أسلم كزيد بن أسلم وقتادة كقتادة ተዘግቧል ወደኸለ ሐዲሱ ባዕድህም ፊ ባዕድ የአንዳቸው ሐዲስ በአንዳቸው ላይ ገብቷል ግልጽ ነው አንዱ አንዱን አጠናክሯል ማለት ነው ግልጽ ነው ግን ጠቅለል ባለ መልኩ እነዚህ ሁላ የዘገቡት ሶስት ነው። አራት ዘገባዎች ዘጋቢዎች የዘገቡት ሲጠቃለል ይህንን ይመስላል። አነሁን እኮ ቃለ ብሎ አለ ረጁሉን አንድ ሰው ብሎ አለ አነሁን እኮ ቃለ ረጁሉን አንድ ሰው ብሎ አለ ፊ ገዝወቲ በምን ላይ በተቡክ ዘመቻ ላይ ምን አለ ማ ረአይና ቁራኢና ሃኡላ አርገቡ ብጡና ማ እኛ አላየንም አለ ሙናፊቆቹ ነው የሚሉት ማራአይና እኛ ላየንም ሚስለ ቁራኢና ሀኡላ እንደነዚህ ቁራኦች ቁራ ማለት የቁርአን ጠበብቶች ማለት ግልጽ በነቢዩ ዘመን ሲሆኑ የነበሩት አርገቡ ቡጡና ለሆዳቸው ሟች ለሆዳቸው ሟች ግልጽ ሰሃቦች ላይ የሚያናግሩ ለሆዳቸው ሆዳሞች እኮ ናቸው ቡጡና ወላ አክዘቡ አልሱና በምላሳቸውም ደግሞ ውሸተኛ ሲናገሩ ማለት ሲናገሩ ውሸታ ወላ አጅበና እንደ ጠላትም ሲገናኙ ደግሞ ፈሪ አጅበን ማለት ፈሪ ማለት ነው። እንደነዚህ አይተን አናውቅም አሉ። እነሱ ኋላ ሆኖ እኮ ነው ወለኛ ሰው እኮ ሁሌ ኋላ ነው ያለው። ኋላ ተቀምጠው እንዲላሉ ይነጋገራሉ እያሉ አያችሁ፣ ደፋር አይመስሉም። ነቢዩና ሰሃቦች ከፊት ነቢዩና እኮ ሰሃቦችን ሆዳሞች እኮ ናቸው። አያችሁ፣ ፈሪዎች ምናምን ከኋላ ያለው ነው የሚፈራው፣ ከፊት ያለ ወንድ ከሆነ ከፊት አይሄድም። ሁሌ ደግሞ ምላተኛ ሰው ፈሪ ነው። ግልጽ ነው። ያዕኒ ማለትም ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢዩንና ወአስሐቡል ቁራ የነቢዩ ምርጥ ቁራ የቁርአን ጠበብቶች የሆኑትን ሰሃቦችን ነው እንዲያሉ የፈለጉት። ፈቃለ ለሁ አውፍ ኢብን ማሊክ አብሯቸው ነበርና አውፍ ኢብን ማሊክ የሚባለው አንጋፋው ሰሃቢ ሰማ። ከደም ዋሸክ ወላኪነከ ሙናፊቅ አንተ ሙናፊቅ ነህ እንዲህ ያልከው ይሄ ነው በቃ ጀግና ማለት ይሄ መድረሳችን ላይ እንደዚህ ምርጥ ምርጥ ሰዎች ቢበጁ ኖሮ መድረሳው ቀጥ ለጥ ነበር የሚል ምርጥ እንዲህ አይነት መጥፎ የሚሰሩ ሰዎችን እዛው ያዝ እያለ ግልጽ የሚል ቢሆን ሁሉም በቃ ተባበረ ቀጥ ይላል ማለት ነው። ግን አንዱ መጥፎ ሲሰራ እያየ ዝም ይላል። እንደሚሉት አሁን የተለቀቀው shame የሚሉት በሽታ መጥቶ ማለት ግን ምን አለ كذبت ዋሸክ ولكنك منافق ለኡኽቢረና ረሱል ሰለላሁ ዐለይሂ ወሰለም ለነብዩ ነግራለሁ ፈዘሀበ ሄደ አውፍ ኢላ ረሱሊላህ ሊዩኽቢረው ሊነግራቸው ፈወጀደ ልቁርአን ቀድ ሰበቀሁ በእርግጥ ቁርአን ቀድሞት አገኘ እሱ ሊነግራቸው ሲሄድ ቁርአን ወርዷል ቀድሞት ያደረጉትን ሁላ ተንትኖላቸዋል ለነቢዩ አለይሂ ሰላቱ ሰላም ቁርአን ወርዷል ፈወጀደ ልቁርአን ቀድ ሰበቀሁ فجاء ذلك الرجل ይህ ሰው መጣ ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ወቀድ irtaሐለ ነብዩ ደግሞ ምን ብለዋል? እየተጓዙ ነው። በቃ ተሳፍረው ወረኪበና ከተፉ ግመላቸውን ተሳፍረው እየሄዱ ነው። በቃ ቁርአን ወርዷል ሊነግራቸው ሲሄድ ያው ቁርአን እንደቀደመው ተናግ ነብዩ ተሳፍሮ ሲሄዱ ፈቃለ ብሎ አለ ይህ ሙናፊቅ ያ ረሱላላ አይ ያ ረሱላላ ይላል እዚህ ጋር ወጥቶ እርሱ የአላህ መልእክተኛ ሙናፊቅ እኮ ከባድ ፊደርክ ላስፈልጉን ከካፊሮች የባሰ ነው የሚቀጡት እኮ ኢነማ ኩና ነኹዱ እኛ እኮ ስንጫወት ነው ወነተሐደሱ ሐዲስ ረክቢ የተጓዥ እኮ ወሬ እያወራ ነው። ረክብ ማለት ተጓዥ ማለት ነቅዑ ቢሂ አና ከኛ መንገዱን ቆረጥ እያደረግንበት ነው። በወሬው ምን ማለት የመንገድ ወሬ እያወራን ነው። እኛ እውነታችን አይደለም። በቃ ያው መንገዱ እንዳልቅልን ምናምን ነው። ቆሎ ነው እንዴ? قال ابن عمر ኢብኑ ዑመር ብሏል። ከአኒ አንዱሩ ኢለይሂ ይኸው ሐዲሱ የአንዳቸው አንዳቸው ገብቶ ብሏል አላለ? ይኸው ሁሉንም ጠቅልሎ ሌላ አሁን ደግሞ ኢብኑ ዑመር ያወራውን ላመጣ ኢብኑ ዑመር ምን አለ ከአኒ አንظሩ ኢለይ ልክ እኔ ወደሱ ማይ ይመስለኛል አሁን አለ ሲናገር ዘገባውን ሲል ልክ ወደሱ እመለከታለሁ ያ ሙናፊቅ ኢለይ ሙተአልቀን ቢመስዓት ናቀት ረሱልላህ በነብዩ የግመላቸው እቺ ምን ብለው ሉገም ሉገሙን ይዞ ይላል ወይነ ልሂጃራ ብዙ ጊዜ ግን ከሉገም ይልቅ ይሄ መሰፋፈሪያ መውጫ የለም ምንድነው የሚባለው እርካብ የእርካቡ ላይ ያለው ነው ኒስዓ የሚባለው ይላል። ወኢነል ሂጃረተ ድንጋይ እኮ ተንኩቡ ሪጅለው እግሩን ትመቷዋል። ተንኩ ማለት እግሩን እየመታችው እንቅፋት ነው። ወሆ የቁል እሱ ይላል ነብዩን ይላመናል። ምናቸውን ይዞ ይዞ እየለመናቸው ምን ይላል? ኢነማ ኩና ነኹዱ ወነልዓብ እኛ እኮ እየቀለደ እየተጫወተ ነው። ፈየቁሉ ለሁ ረሱል ሰለላሁ ዐለይሂ ወሰለም أبالله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم نبي يتشم بالشام ففي هاتين الآيتين كذب ولدت عن قصوش من الرزو الكريمتين የተከበሩ ሆኑት መዓ በያኒ ሰበቢ ኑዙሊሃ የወረዱበትን ምክንያት ከማብራራት ጋር ደሊል ዋضሕ ግልጽ የሆነ ምንድነው መረጃ ነው አላ ኩፍሪ መን እስተህዛአ ቢላህ በአላህ የቀለደ ወረሱሊሂ በመልእክተኛው አው አያቲላህ በአላህ አንቀጽ አው ሱነቲ ረሱሊሂ በመልእክተኛው ሱና አው ቢሰሓበቲ ረሱሊላህ ወይ በነብዩ ሰሓቦች የቀለደ ይከፍራል ምን ይላል ምን ይላል ይከፍራል ሊአነ መን ፈዐለ ዛሊከ ምክንያቱም ይህን የሰራ ፈሁወ ሙስተህ ሲፎን ድርቡብያ የአላህን ጌትነት እያቀለለ ነው። ወሪሳላ የአላህን መልእክተኝነትን እያለ የአላህ ስብሐነ ወተዓላ መልእክተኛ መልእክተኝነትንም እያቀለለ ነው። ወዛሊከ ይህ ደግሞ ሙናፊን ሊተውሂድ ተውሂድን የሚጻረር ነው። ወላቂዳ አቂዳ ነው። ወለም የቅሲድ ሐቂቀተል ኢስትሕዛእ ወለው ለም የቅሲድ ባያስብ እንኳን ሐቂቀተል ኢስትሕዛእ የማላገጥን ሁኔታ አስቦ ባይሆንም ለቀልድም ቢሆን ያው ታዲያ እነዚህ እኛ ስንጫወት ስንቀልድ ነው አላሉም የለም ውዝር የለም የለም ምንም ውዝር በዲን ላይ የምንጫወትበት የምንቀልድ ነገር አተን ነው እንዴ ግልጽ ነው ይቻላል አንዳንድ ጊዜ ቀልድ ምንም ችግር የለውም አንዳንድ ቀን እሱም አንዳንድ ቀን ሁልጊዜ አይደለም እያንዳንዱ አሁን እያንዳንዱ በቃ በዲን ላይ መቀለድ ባረከላሁ ፊኩም ግን በምንም አይነት መልኩ ምን አይነት አይፈቀድም። ወሚን ሀዘል ባብ ከዚህ ባብ የሚገባው እንግዲህ አልስትህዛ ቢልዕልሚ በእውቀት መቀለድ ወአህሊሂ በእውቀት ባለቤቶችን መቀለድ በቅርብ ጊዜ ባለፈው አመት ከሶስት አመት በፊት ይመስለኛል ደረሳው የሚል ምን ፊልም ተሰርቶ ነበር። ቀልድ ደረሳው የሚል ቀልድ አሁንም ይታዩን አዩን አላውቅም። ግልጽ ነው ግልጽ ነው። ይሄ ራሱ አን አልስቲህዛ ቢዲን ይኸው ለምን በዕልም በል ደረሳ ምንድን ነው? ዕልም እየፈለገ አይደል? በደረሳ መቀለድ ዕልምን በሚማር ሰው መቀለድ አይቻልም። ግልጽ ነው። ደረሳ ለንግብ አንበሳ፣ ለስራ ኮሳሳ እያሉ የሚሉትም ሰዎች በዕልም ባለቤቶች። ሰውየውን ከፈለክ እሱን ተናገረው። ግልጽ ነው። ስንት ግን አሉ ሰዎች አሉ። በዕልም መቀለድ ነው። ወዐደም ኢሕትራሚህም እነሱን አለማክበር ነው። አውል ወቂዐቲ ብሂም ወይም በእነሱ ላይ ወቂዓ ማለት ማለት ከዚህ በፊት ምናያቸዋለሁ ሪባ ሪበቱ ናስ ወሰቢህም እነሱ ማማትና መስደብ ማለት ነው። ወቂዓ ከተባለ ሚን አጅል ልዕልም ለኢልም ሲባል እነሱን መተቸት ነው። አለዚያ የሕሚሉነሁ ኢልምን የተሸከሙትን አዎ በውስታዝ የሚቀልድም አለ። በውስታዝ ወጣ ሲል ምናምን አሽሙር ምናምን ያው እሱ እኮ እንዲህ ነውና ከብዴ ነገር ነው ግልጽ ነው። ወከውኑ ዛሊከ ኩፍር እያስተላለፈ ያለው ምንድን ነው? ዒልም ነው አይደል? አዎ በዛ ነው። ወይም ጺሙ ታይቶ በጺሙ ላይ የሚቀልድ ወይም አለባበሱ ከስች የቆረጠ ምናምን ነው ያረጋግጥና ይቀልዳል። ወከውኑ ዛሊከ ኩፍ ወለም ለም የቅሲድ ሐቂቀተ ልስትህዛ ማላገጥን እንኳን ባይቅ ምንም ባይል ባያስብ ሊአና ሀውላ ምክንያቱም እነዚህ ሰዎች እኮ ሙናፊቆች ነዘለት ፊህሙል አያቱ እነዚህ አንቀጹ የወረደባቸው ጃኡ ሙዕተሪፊን እነሱ እኮ ያረጋገጡ ሆኖ መጥቷል። ቢማ ሰደረ ሚንሁም ከነሱ የመነጨበትን ወሙዕተዚሪና ቢቀውልህም በንግግራቸው እኮ እንዲህ ብለው ነው ምናም ኢነማ ኢነማ ኩና ነኹዱ ወነልዓብ አሉ ታዲያ አላህ ዑዝር ሰጣቸው እንዴ አይ ማለትም ለም ነቅሲድ ልስትህዛ መቀለድን አስበን አይደለም ወተክዚሪ ማስዋሸትንም ወኢነማ ቀሰድና ላዕበ ጫወታ ነው አሉ ወላዕቡ ዲዱል ጅድ እንደሚታወቀው ማለት ነው ላዕብ ማለት ዲዱል ጅድ ነው የእውነት ተቃራኒ ነው فأخبرهم الله الله ነገራቸው على لسان رسوله أن عذرهم هذا لا يغني عنهم من الله شيئا ያቀረቡት ዑዝር አላህ ዘንድ ምንም እንደማያብቃቃቸው ተነገራቸው። ወአነሁም ከፈሩ እነሱ እንደካሉ ተነገራቸው። ባዕደ ኢማን ይሄ ምን ከምን በኋላ ከእምነት በኋላ ቢሃዚህ መቃላ በዚች ምን ንግግር አለዚ ስተሕዘኡ ቢሃ በእሷ ምን ያሉባት የቀለዱባት ወለም የቅበል ኢዕትዛረሁም ዑዝራቸውን አልተቀበላቸውም ቢአነሁም ለም የኩኑ ጃዲነ አውቀው አይደለም ተብሎ ጃዲን አለ ማለት አውቀው አውቀው አይደለም ተብሎ አልተቀበላቸውም ፊ ቀውልህም በንግግራቸው ወኢነማ ቀሰዱ ላዕብ አይ በቃ ጨዋታን አስበው ነው አልመው ነው አልተባለም ወለም የዚድ ሰለላሁ ዐለይሂ ወሰለም ፊ ኢጃበቲህም ለእነሱ መልስ በመስጠትም ነብዩ አልጨመሩም على تلاوة قول الله تعالى أبالله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم يميلون كمان بس الجنرون لأن هذا مكنيات يه لا يدخله المزاح قلب ميقبابك قداي ولا ميلين قداي ولا بيصاوتان وإنما الواجب أنه كوجدتا يدين قداي أن تحترم هذه الأشياء እነዚህ ነገሮች ምን ሊባሉ ይገባል ሊከበሩ ወቱዓዘም ከፍ ሊደረጉ ይገባል ወልየኽሻ ዒንደ አያቲላህ የአላህን አንቀጽ ማክበር ኢማንን ቢላህ በአላህ ከማመን አንጻር ወረሱሊሂ በመልእክተኛውም ከማመን አንጻር ወተዕዚመን ሊአያቲሂ የእሱን አንቀጽ ከማክበር አንጻር ወልኻኢዱ ላዒብ ያ ምን የሚል የሚቀልድ የሚጫወት ሙተነቅሱ ለሃ የአላህን ምን አንቀጽ መልእክተኛውን የእሱን ምን መልእክተኞችን ሳሊሖች ላይ መቀለድ ነው ሌላ ነገር ቃለ ሼክ መሐመድ ብን አብዱልወሃብ ሼክ መሐመድ ብን አብዱልወሃብ ብለው ይላሉ አልቀውሉ ሰሪሕ ግልጽ የሆነውን ንግግር እኮ ይላል ፊልስትህዛኢ ቢዲን በዲን ላይ በመቀለድ ዙሪያ ላይ ፍንትው ያለችዋ ጉዳይ ምንድነሽ ከተባለ ሚስለ ማ ቀደምቱ ለክ ያስቀደምኩልህን አስተምሮት ይመስል አሉ ነው ማለት ዋና الفعل الصريح ወደ صريح ወደ ሆነ ተግባር ስንሄድ ግን ግልጽ ወደ ሆነ ተግባር ስንሄድ فمثل መዱ አሁን ዋና الفعل الصريح ማለት በተግባር የሚተገበር ደግሞ ግልጽ የሆነ ምን አለ ማሽሟጠጥ ወይ መቀለድ አለ ምንድነው እሱ فمثل መዱ ሸፈት ከንፈር ምን ማለት መድ ማለት መዘርጋት ሴቶች ባይታያችሁ እንደውካቸዋላ መዱ ሸፈታ አዎ ይሄ ከንፈርን ምን ማለት መዘርጋት ይላሉ ወኢኽራጅ ሊሳን ምላስን ማውጣት እ ሊሳን ምላስን ማውጣት ሴቶች እንኳን ይሄን በደንብ ነው የሚያውቁት أو رمز العين ወይም በአንድ ምን ማለት ባይ መጥቀስ رمز በቃ ሰው ሲያይ አሪፍ ሰው ዲንን high የሚያደርግ ሰው ሲመጣ ይጠቃቀሱበታል እሱ ፋራ እነሱ አሪፍ ናቸው ሚማ የፍዓሉ ከቲሩ ሚን ናስ አብዛኛው ሰዎች ሰዎች የሚሰሩት እንደማ ዩእመሩ ቢሰላት በሰላት ሲታዘዙ ወዘካቲ ዘካ አውጡ ሲባሉ ፈከይፈ ቢተውሂድ በተውሂድማ እንዴት ይሆናል ብለህ በተውሂድ ታዘ የምታላግጥ ከሆነ የባሰ ስንት ሰው አለ ያለ በአይን የሚጠቃቀስ ምናምን የሆነ ሰው ትምት አድርገው ومثل هذا الاستهزاء ይህንን ይመስል ማላገጥ ቢሱነት ታቢታ በነብዩ የጸና የሆነ ሱና ላይ عن رسول الله صلى الله عليه وسلم كالذي يستهزي بإرفاع اللحى ጺምን በሚያሳድግ ሰው መቀለድ ወቀስ ሸዋሪብ አው ቀድሞ ቀመሰን በሚያነሳ አሁን ሱዳን ላይ ሄደ ቀድሞ ቀመሱን ያነሳ ሴት ነው የሚባል በተቃራኒ ማለት አው የስተህዚ ወይም ደግሞ የሚቀልድ ቢሲዋክ በመፋቂያ መፋቂያ ይዘህ ስትይ የሚቀልድ አለ ቢስቲዋቅ አው ገይረ ዛሊክ ወይም ከዚህ ውጭ ያለ وكالاستهزاء መቀለድን ይመስል بالأمر بالمعروف በመልካም በማዘዝ ወነህይ አኒል ሙንከር ከመጥፎ በመከልከል በመጥፎ መጣች ደግሞ ወይም ደግሞ መጣ ደግሞ ምናምን አካብዲው በመጥፎ ሲያል በመጥፎ ሲከለክል ግልጽ ነው ይላሉ በቃ እንደዚህ ክባት እያሉ ስም ይሰጣል ቃለ ኢብኑ ኢስሐቅ ኢብኑ ኢስሐቅ ብሎ ይላል ወቀድ ካነ ረሕጡ ሚነል ሙናፊቂን አዎ ከሙናፊቆች የሚባሉ ቡድኖች ነበሩ ይላል እንጨርሰው ሴቶች ይለቃላችሁ ቃለ ኢብኑ ኢስሐቅ ኢብኑ ኢስሐቅ ብሎ ይላሉ ወቀድ ካነ ረሕጡ ሚነል ሙናፊቂን ከሙናፊቅ የሆኑ የተወሰኑ ቡድኖች ነበሩ ሚንሁም ወዲዓተ ኢብኑ ሳቢት አዎ ወዲዓተ ኢብኑ ሳቢት የሚባለው አፉ በኒ አምር የበኒ አምሮች ወንድም ነው ኢብኑ አውፍ ወሚንሁም ረጁሉ ሚን አስጃዕ ከአስጃዕ የሆነ ደግሞ ሰው ነው እሱ ደግሞ ሐሊፉን ሊበኒ ሰለማ ለበኒ ሰለማዎች ሐሊፍ ነበረ ሐሊፍ ማለት በእነሱ ቃል ኪዳን የሚኖር በደንብ ያዙ ፈጠን እያልኩ ነው ዩቃሉ ለሁ ይህ ሰው ይባላል ስሙ መክስይ ኢብኑ ሒመይር መክስይ ኢብኑ ሒምየር ይባላል ዩሺሩነ ኢላ ረሱልላህ ልክ ነቢዩን ሲያዩ ያመላክቱ ነበር። ኢላ ረሱሉላህ ወሁም ሙንጠሊቁን ኢላ ተቡክ ወደ ምን እየሄዱ ወደ ተቡክ ዘመቻ። ተቡክ ዘመቻን ታውቃላችሁ አይደል? ሩማኖችን የተዋጉበት ነው አይደል? ፈቃለ ባዕዱሁም ሊባዕድ ከፊሎቹ ለከፊል ብለዋሉ። ያው እንደምታውቁት ሩሞች ግልጽ ነው ሩማኖች ባለ ሀያላን መንግስታት ከሚባሉት ውስጥ ነበር አይደል? ነቢዩን ሊዋጉ ነበር የመጡት። فقال بعضهم لبعض ከፊሎቹ ለከፊሎቹ ብለዋል። እኚህ ምናፍቆች أتحسبون جلاد بني الأصفر? أتحسبون ታስባላችሁ እንዴ جلاد بني الأصفر? እነዚህ በኒል አስፈሮች መዋጋት جلاد ማለት ምንድን ነው? ጠንካራዎችን ማለት قوي شديد። እነዚህ ጠንካራ የሚባሉትን በኒል አስፈሮችን መዋጋት ከቂታሊል አረብ ባዕድህም ባዕዳ አረቦች ከፊሉን ከፊሉን እንደሚዋጉት መሰላችሁ እንዴ? እነዚህ እኮ ሩማኖችን መዋጋት ከባድ ነው አሉ። ሊዋጉ አያችሁ፣ ነቢዩና ሰሃቦች ነው ሊዋጉ እኮ የሚሄዱ ይመስላሉ። እነሱን ላያሸንፉ አሉ። ወላሂ በአላህ ይሁንብኝ ለከአና ቢኩም ገደን ሙቀረኒነ ፊል ሒባል ነገ ይመስለኛል አለ። አንዱ እኮ ነው የሚለው ምን አለ والله በአላህ لكأنا ልክ እኛ بكم በእናንተ غدا ነገ مقرنين في الحبال مقرنين ማለት ማለት የተጣመራችሁ ሆናችሁ ትመጣላችሁ። في الحبال حبال ማለት ነው? ሴቶች ገመድ በገመድ እንዲህ ታስራችሁላችሁም ትመጣላችሁ። ነገ እንዲህ ይመስለኛል። አንድ إرجافا ለምን ለማለት ነው? ለማንቀጥቀጥ وترهيبا ለማስፈራራት للمؤمنين ማንን አማኞችን ለማስፈራራት ነው ይምን ያሉት በቃለ ነፍስዩ ብኑ ሑመይር ሒምየር መክስይ ብኒ ሒመይር ሒምየር ብሎ አለ ወላሂ በአላህ ይሁንብኝ ለወዲቱ እኔስ ወደድኩኝ አለ አኒ እኔ እኮ ኡቃባ አላ አዩድረበ ኡቃባ ማለት አጥልቡ እፈልጋለሁ ነው አላ አዩድረበ ኩለ ረጁል ሚና ሚአተ ጀልዳ እረከኛል መቶ መቶ ሰው ምናምን ግርፋትን የሚቀምስ መሆኑን እፈልጋለሁ አለ። አቅልሁ ማለት ነው ፈልጋለሁ። መቶ ሰው የሚገረፍ ይሆናል ብዬ ነው የምገምተው አለ። ወይ እና እኛ እኮ ነፍሊት እናምልጥ እስቲ አሉ። አየንዚለ ፊና ቁርአኑን ቁርአን ደግሞ እንዳያወርድብን ሊመቃለቲኩም ሀዚህ እቺን ንግግር ስለተናገራችሁ ቁርአን እንዳያወርድ እስቲ እናምልጥ አሉ። ወዲያው አወሩ አወሩና ዝም ብሎ አወሩና አረ አሁን ደግሞ እኛን ሊያጋልጥ ቁርአን እንዳያወርዳሉ ያውቃሉ ቁርአን እንደሚወርድ አመለጡ ሄዱ። ሲሄዱ እነሱ አምልጠው ሲሄዱ ወቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ሰላም ብለዋሉ ፊማ በለገኒ እንደደረሰኝ ለአማር ኢብን ያሲር ለአማር ኢብን ያሲር ነው ያሉት ይላል ኢብን ኢስሐቅ ነው የሚለው እንግዲህ እንደደረሰኝ ከታሪክ አንጻር ኢብን ኢስሐቅ የታሪክ ጸሐፊ ነው እሺ እንደደረሰኝ ለአማር ኢብን ያሲር ብለዋሉ አድሪክ ይልቀው ድረስባቸው እነዚህን ሰዎች ፈኢነሁም ከዲስተረኩ እነዚህ ሰዎች አሁንስ ሀለኩ ጠፉ አሉ ነቢዩ ፈሰሉም ጠይቃቸው አማቃሉ ያሉትን ፈኢን አንተው ካስተባበሉ ፈቁል ብለህ በል በላ ቁልቱም ከዛ ወከዛ እንዲህ እንዲህ ብላቸዋል ብለህ ነገራቸው። አረ ነብዩን አይተዋቸዋል? ነብዩ እኮ አላዩዋቸውም፣ ግን እዛ አላህ ነግሯቸው ንገራቸው አሉት። ፈንጠለቀ ኢለይህም ወደ እነሱ ሄደ ማ አማር ፈቃለ ለሁም ዛሊክ ይህንን አላቸው። ፈአተው ረሱል ሰለላሁ ዐለይሂ ወሰለም ነብዩ ጋር መጡ። ያዕተዚሩነ ኢለይህ ወደ እሱ ምን ሊሉ ዑዝር ሊያቀርቡ ነብዩ ጋር መጡ። ፈቃለ ወዲዓት ኢብኑ ሳቢት ወዲዓተ ብን ሳቢት ብሎ አለ ወረሱሉላህ ዋቂፉን አላ ናቀቲህ ነቢዩ በግመላቸው ላይ ቆመው ሳለ ምን አለ ፈጃለ የቁል ወሁወ አኺዱን ቢሐቂብ ቢሐቀቢሃ ሐቀባ ማለት ማለት ነው ቅድም ያልኳችሁ በቃ ምንድነው ሉገም ሉገሟን ይዞ ምን አለ ያ ረሱሉላህ ኢነማ ኩና ነኹዱ ወነልዓብ አለ فأنزل الله ولئن سألتهم ليقولن إنما كنا نخوض ونلعب وقال نقصي بن حمي حمير ብሎ አለ ያ ረሱላላህ እርሱ ያላ መልእክተኛ ቃለ ሊስኒ ወስሙ አቢ የኔም የአባቴንም ስም በቃ ተጻፈ ማለት ነው። ቃለ ማለት ማለት ተቀመጠ ማለት ነው። በቃ ሰፈረ። እኔም ከሙናፊቆች በቃ ተነደብኩኝ አለ። በዚህ ጊዜ ነብዩ ምን ወካነ በጣም ተጸጸተ ማለት ነው። እሱ በጣም ተጸጸተው በቃ እኔም ከሙናፊቆች ተነደብኩኝ ማለት ነው። ማለት ትምህርት ሆኖታል እኮ ማለት ነው። ምክንያቱም ተደብቀው አወሩት በቁርአን ተጋለጠ ከዛ ወካነ ሆነ አለዚ ዑፊ አንሁ ከሱ የተማሩ የተባለው እሱ ነው በቃ ተማረ ማለት አላህ አውፍ ብየዋለሁ ብሏል አንሁ في هذه الآية أي بقوله تعالى عندي بميل الله نقدر إن نعفو عن طائفة منكم نعذب طائفة ብሏል ከፊልን ከእናንተ ብንብል ከከፊሎች ደግሞ እንቀጣለን ብሏል ከፊል የተማረ የተባለው ማን ነው እሱ ነው ብሏል መክሲ ነው እሺ መቅስይ ብን ሕሚር እየገባችሁ ነው። ፈተሰማ አብዱራህማን አብዱራህማን ደግሞ ተሰየመ። ምን ማለት ነው? እሱ ከሙናፊቅ ነው ተብሎ ተሰየመ። ወተዓላ ተሰማው። ግን እሱም ያው አድሮ አድሮ ይሰማል ቁርአንን ስላገኝ ማለት የቁርአንንም አዘማ ያውቃሉ እሱ ደግሞ ወሰአል አላህን ለመነ ጠየቀ አዩቅተለ ሸሂደን ሸሂድ ሆኜ ልሙት ሸሂድ ሆኖ ከሞተ ማንም የሚሰግድበትም የሚቀበርም አያስፈልግም። ዝም ብሎ መቅበር ስለዚህ ሸሂዶኜ ብሞት አለ ማንም አያጥበውም። አሁን ተሰይሟል ስሙ የገባችሁ ነው ሴቶች። ስሙ ከተሰየመ የሚያጥበው የሚቀርበው ምናምን አይኖርም። ከዛ እሱ በቃ ወደ አላህ ተመልሶ አላህን ለመነ። አላህ እንግዲህ ይምራል አይደል? አላህን ለመነ፣ ጠየቀ። ሸሂድ ሆኖ እንዲሞት ላ يعلم بمكاني መካኑም እንዳይታወቅ እኔ የምሞትበት ቦታም የትንም አይታወቅ ሸሂዶኝ እንሞት ብሎ ለመነ። فقتل يوم اليمامة የየማማ ጦርነት ጊዜ ምን ሆነ? ተገደለ። ፈለም ይውጀድ ለሁ አሰሩ አንድም የሱ አሰር አልተገኘም። መሞቱ ታውቋል፣ ግን የቱ ጋር እንደሆነ እንግዲህ ዱዓውን አላህ ምን ብሎታል? ሰምቶታል። ምን ሸይጣንም ራሱ ረቢ አንዚርኒ ኢላ የውም ይባቱ ይሆናል እስከሚቀሰቀሱ አቆየን ሲለው አላህ አቆይቶታል አረ ለዛ ነው ቃለ ሼኹል እስላም ኢብን ተይሚያ ሼኹል እስላም ኢብን ተይሚያ ብሎ ይላሉ فقد أخبر ተናግሯል أنهم كفروا እነሱ ክደዋል بعد إيمانهم ከኢማናቸው በኋላ ማቀውልህም ከማለታቸው ጋር إنما تكلمنا እኛ እኮ የተናገርነው بالكفر በክህደት من غير اعتقاد له ያለምንም ማሰብ ነው አሉ በልኩና ነኹዙ ወነልዓብ ስንጫወት ስንቀልድ ነው አሉ። ወበየነ አብራራ አነል ኢስቲህዛ መቀለድ ቢአያቲላ በአላህ አንቀጽ ኩፍሩን ምንድነው? ክህደት ነው። ወላ የኩኑ ሀዳ ይህ ሊሆን አይችልም። ኢላ መን ሸረሐ ሰድረሁ ቢሃደል ከላም በዚህ ልቡን ከፈት ያደረገ እንጂ አይቀልድም። በዲን የሚቀልደው በዲን የሚቀልድ ሰው ልቡን ክፍት ክፍት የሚቀልድ ሰው ሌላ የለም። ውጤቱ ይሄ ነው። እና ولو كان إيمانه في قلبه በኢማኑ ኢማን በቀልቡም ቢሆን ያው ነው ሁክሙ لمنعه ስለመከልከሉ أن يتكلم بهذا الكلام በዚህ ንግግር እንዳይናገር ከመከልከሉ ጋር والقرآن ቁርአን እኮ يبين ያብራራል አነ ኢማኑ ልቀልቢ የቀልብ እምነት ይላል የስተልዚሙ ልዓመል አዛሂር በአካል የሚታየንም ስራ ያስገባል ቢሐሰቢህ በስራው አይደል እውነት በአላህ የምናምን ከሆነ ዟሂራችንም ያምራል አያምርም በዲን የሚቀልደው የዲን ምንነት በቀልቡ የገባ ነው እንዴ አይደለም እንደዛው ሲጎል ነው የሚቀልደው ከቀውሊህ ተዓላ ويقولون آمنا بالله وبالرسول وأطعنا ثم يتولى فريق منهم من بعد ذلك وما أولئك بالمؤمنين وإذا دعوا إلى الله ورسوله ليحكم بينهم إذا فريق منهم معرضون وإن يكن لهم الحق يأتوا إليه مزعمين أفي قلوبهم مرض أم ارتابوا أم يخافون أن يحف الله لو بالسمسل الله من أفي قلوبهم مرض أفي قلوبهم مرض يفسر لي ግልጽ ነው አይደል አፊ ቁሉቢሂም መረድ በልባቸው ውስጥ በሽታ አለባቸው ወይ ይላል ፈጠን ልበልና ልፈሰር ማለፉ ደስ አይለኝም ወየቁሉነ ብለው ይላሉ አመና ቢላህ በአላህ እምነናል ወቢረሱል በመልእክተኛው ወአጣዕና ማንን ታዘዝን አላህን አረለ መልእክተኛው ثم يتولى ከዛም ይዞራል ፈሪቁ ሚንሁም ከነሱ ከፊሎቹ من بعد ذلك كذبوا على كتجلت الله تعالى وما أولئك بالمؤمنين الناس أمان يدلهم على الله لمن وإذا دعوا إلى الله والرسول ورسوله ولا الله أنه ودم الاكتن يوسفروا ليحكم بينهم بما أكلاته للفرج إذا فريق منهم معرضون ففلوتك الناس يزور الوال وإن يكون لهم الحق لم نسوكوا حق سمات الله مالت الناس من الجبت ያቱ ኢለይሂ ሙዝዒኒን ታዛጆች ሆነው ይመጣሉ። አፊ ቁሉቢሂም መረድ በልባቸው በሽታ አለባቸው እንዴ? አሚርታቡ ወይስ ተጠራጠሩ እንዴ? አም የኻፉን ወይስ ይፈራሉ? አየሒፍ አላህ እንደሚበድላቸው አድርገው የማይታዘዙት ዛዛዥ የማይሆኑት አየሒፍ አላሁ በእነሱ ላይ አላህ የሚበድሏቸው መስሏቸው ነው እንዴ ወደ ቁርአንና ወደ ሐዲስ የማይመለሱት? በል እንዲያውም ኡላኢከ እነርሱ እኮ ሁሙ ዛሊሙን ምኖች ናቸው፣ በዳዮች ስለሆኑ ነው ወደ ቁርአንና ወደ ሐዲስ ፍርድ የማይሄዱት። እነማ ካነ ቀውለል ሙእሚኒን የሙእሚኖችማ ንግግር ኢዛ ዱዑ ኢለላህ ወደ አላህ ሲጠሩ ወረሱሊህ ወደ መልእክተኛውም ሊያሕኩመ በይነሁም በመካከላቸው ይፈረድ ዘንድ አየቁሉ ሰሚዕና ሰምተናል ታዝናል ነው ወኡላኢከ እነርሱ እኮ ሁሙል ሙፍሊሑን ፈላ የሚወጡት እነዚህ ናቸው ይላል ፈነፈል ኢማኑ አላህ ኢማንን ውድቅ አደረገ አመን ተወላ በዞረ ሰው ላይ አንጣዓቲ አንጣዓት ረሱል መልእክተኛውን ከመታዘዝ ወአኽበረ ተናግሯል አነ ልሙእሚኒነ አማኞች እኮ ኢዛ ዱዑ ኢለላህ ወደ አላህ ሲጠሩ ወረሱሊሂ ወደ መልእክተኛውም ሊያሕኩመ በይነሁም በመካከላቸው ይፈርድ ዘንድ ይፈረድ ዘንድ ሰሚዑ ምን ይላሉ ይሰማሉ ወአጣዑ ይታዘዛሉ ፈበየነ አብራርቷል አነ ሃዛ ይህ እኮ ሚን ልኢማን ኢማን ከሚያቅፈው ነው ከሚይዘው ኢማን ያለው ሰው ሰሚዕና ወአጣዕና ነው የሚለው ማለት ነው ወቢህ በዚህ እንግዲህ ዩዕለሙ ይታወቃል الكفر من يتنقص من يتنقص الشريعة الإسلامية የኢስላም ህግጋት ጎዶሎ ነው ያለው ሁላ ኩፍር ላይ እንዳለ ይታወቃል። ወየሲፉነሃ አዎ እስልምናን ይገልጿታል ቢአነሃ ላ ተስሉሁ ለሃዘ ልወቅት ልሓድር አሁን ላለንበት ለሀያ አንደኛው ክፍለ ዘመን አይበጅም ያሉትም ይሄንን ነው ኩፍር ላይ እንዳሉ መታወቅ አለበት። ዋና الحدود الشرعيه ሸሪዓዊ የሆኑ ሀድ ቅጣቶች ምሳሌ ዚና የፈጸመ ተወቅሮ መገደሉ ያገባ ከሆነ መገረፍ፣ መቆረጥ እጅ ይሄ ሁላ ፊሃ ቀስወቱን እረ ይሄ ድርቅና ነው፣ ወዋህሽያ አውሪያዊነት ነው ይላሉ። አውሪያዊነት ነው፣ አውሬ መሆን ነው። እንዴት ሰው እንዴት ተወቅሮ ይገደላል ይላሉ። ዋና ለእስላም ለመስረት ሲፈልጉ ነው እንዲህ የሚሉት መሰለኝ። ዚና ለመፈጸም ስለሚፈልጉ እነሱ ግልጽ ነው እንጂ እነሱ ምንድን ነው ጓንታናሞ ሙስሊሙ የተሰገሰገበት እስር ቤት አይደል? እዛ ላይ በኤሌክትሪክ የሰው ልጅ የሚያሰቃዩት እነሱ አይደል? እነሱ ናቸው እንደውም አውሬ። ይህንንማ ህግ ያልተቀበሉት እኮ ዝሙት ለመፈጸም ስለሚፈልጉ ለመስረቅ ስለሚፈልጉ ነው። ግልጽ ነው እንጂ እነሱ ከዛ የበለጠ አይደል እንዴ ወንጀል የሚሰሩት አይደለም ነው አይደለም? በዛ አዎ ዋናው ኢስላም እስቲ ተመልከቱ ሶሪያ ላይ እንደዛ የሚያደርገው ማን ነው እነሱ አይደሉ አዎ ሰው ቢሆኑ ኖሮ ህፃናትን እንደዛ ይጨርሱ ነበር የኢስላም ህግ ግን የሰረቀ ይቆረጥ ግን ይከብዳቸዋል የሰውን ደም ግን ደመ ከልባ ያደርገዋል ዋና ኢስላም እስልምና እኮ ወለመ መጣ ሴት ልጅን በደል ይላሉ ኢላ ገይሪ ዛሊክ ይህን የመሳሰለ ኮተት የሆነ ንግግር አላቸው ሚመቃላት ልኩፍር ኩፍር የሆነ ንግግር ወልኢልሓድ ክህደት የሆነ ነስአሉ ላህ ልዓፊያ አላህን ዓፊያ እንጠይቀዋለን ወሰላማ ሰላምን ይላል ሀዛ ወሰለ ላሁ ዐላ ነቢይ